ሰወሩ እይታ ምልከታ አጅነብይን መመልከት አፍሩ መነሻ አመቲ አብዛኛው አልሐዲስ ለአብዛኛው ክፍተት መነሻ የግል አለቲ ይቺ ክስተት ቱሲቡል ኢንሳን የሰው ልጅ የምታጠቃ ይሆን እንመልከት ፈኢነ ኢንሳን የሰው ልጅ ቱሲቡል ኢንሳን ፈኢነ ነዝረተ እይታ እንዴት እንደሚሄድ ተመልከቱ ፈኢነ ነዝረተ ምልከታ እይታ ትወልዱ ልኸጥረተ ትውስታን ትፈጥራለች ማየት ትውስታን ያመጣል ትውስታ እሺ ثم الخطر ثم تولد الخطرة ትውስታ ደግሞ ምንም ትወልዳለች ፍክራ ማሰብ ማስተንተንን አልጋለች ከዛስ ምን ይመጣል ثم تولد الفكرة ፍክራ ማስተንተን ደግሞ ምን ትወልዳለች ሻዋ ስሜት ትፈጥራለች መጀመሪያ ትውስታ ነው ታስታውሳለህ ያየኸውን ነገር ከዛ ማስተንተን ይጀምራል አቤት ይሄ ገጽታ ይሄ ይሄ ይሄ አቋሙ ምኑ ምኑ ምኑ ይታያታል ይመጣል ፍክራ ከዛ ምን ይነሳል ሸህዋ ኦ ይሄ ልጅ ባገኘው የሚል ነገር ደግሞ ይመጣል እያለ ثم تولد الفكرة ማስተንተን ምን ይወልዳል ሸህዋ ስሜትን ይወልዳል ثم تولد الشهوة ስሜት ደግሞ ኢራዳ ፍላጎትን ይወልዳል ثم تقوى ተጠነከረና ይቺ ፍላጎት ፈተሲሩ አዚማ ጃዚማ ቁርጥ ያለ ውሳኔ ላይ ይደረሳል ማግኘት አለብኝ የሚለው ውሳኔ ላይ ድምዳሜ ማለት እደግመዋለሁ። ፈኢነ ነظረተ እይታ ትወልድ ልኸጥራ ምንድን ያልኩህ ኸጥራ ትውስታን ትፈጥራለች። ትውስታን ትዝታን ትፈጥራለች። ትውስታ ትዝታ ትዝታን ትፈጥራለች። እሺ ثم تولد الخطرة ትውስታ ወይንም ትዝታ ደግሞ ምንን ትወልዳለች? ፊክራ ምንድን ፊክራ ማሰብን ማሰምተንን ማሰብ ማውጣት ማውረድ ማለት ነው ثم تولد الفكرة ያቺ ማስተንተን ደግሞ ምን ትወልዳለች ሸህዋ ስሜትን ትወልዳለች እያደገ ይሄዳል ማለት ነው ውስጣችን እይታ እንደዚህ ነው የሚያድገው ደረጃውን ጠብቆ ያስባል ፊክራ ሸህዋን ትወልዳለች ثم تولد الشهوة ሸህዋ ስሜት ደግሞ ወደ ምን ያድጋል ራዳ ወደ ፍላጎት ያድጋል ثم تقوى ከዛ ትጠነክራለች ፍላጎት ይጠነክርና ምን ደረጃ ይደርሳል ፈተሲሩ ትሆናለች መጨረሻ ላይ አዚመተን ጃዚማ ቁርጥ ያለ ውሳኔ አዚማ ውሳኔ ጃዚማ ቁርጥ ያለ ውሳኔ ቁርጥ ያለ ውሳኔ በቃ ማግኘት አለብኝ ማግኘት አለብኝ ስልት ይጀምራል ማለት ነው فيقع الفعل ከዛ ክስተቱ ይከሰታል فيقع መጨረሻ ላይ ይከሰታል الفعل ድርጊቱ በተግባር ይታያል ሜዳ መጀመሪያ ግን ይህን ሁሉ process አለ ተመለከቱ የዚህ ሁሉ አስሉ አስሉ አመትል ሐዋዲስ የከስተት ሁሉ መጀመሪያ መነሻው ምንድነው ማለት ነው? አንነብራ እይታ ነብዩ አለይሂ ሰላቱ ወሰለም ቀድመው ነው የሚከለክሉ አላህ ወላ ተቅረቡ ዚና ነው ያለው። ዚና አትስሩ ሳይሆን አትቅረቡት ነው ያለው። ከቀረበ ማንም እንደማይመለስ ያሪፉላህ ያዕለሙላህ ያውቃል። ቀድሞ ይህንን የከለከለ ፈየቀዑል ፊዕሉ እንደገና ድርጊቱ ይከሰታል። ወላ ቡደ የማይቀር ጉዳይ ነው ማለም የምነዕ ምንሁ ካልከለከለው ማኒዑን ከልካይ እንደው ሸሪዓ ይዞ ይሉኝታ ይዞ ፍርሃት ይዞ አልመቸው ብሎ ካልተቆጠበ በስተቀር እንጂ ድርጊቱ መጀመሪያው فيقع الفعل ክስተቱ ይከሰታል ወላ ቡድ የማይቀር ጉዳይ ነው ማለም የምና ምንሁ እስካልከለከለው ድረስ ማኒዕ ከልካይ ነገር ምን ከልካይ ይህ ሸሪዓ ይዝና ያስቀረዋል እንጂ የማይፈጠርበት አካል ወሊሃዛ ቂለ ለዚህም እንደዚህ ተብሏል ይላሉ ብነ ወሰይ ወላሂ አጂብ የሆነ ምክር ነው ወለሃዳ ቂለ እንዲህ ተብሏል ምናምን አስፈብሩ ትዕግስት ማድረግ አላበድል በሰው አይንን በመስበር ላይ ትግስት ማድረግ አይሰሩ በጣም ቀላል ነው። አይንን በመስበር ትዕግስት ማድረግ ቀላል ነው። ከልጅ ሚና ሰብሪ ትዕግስት ከማድረግ አላ አለሚን ማጋደር ካየህ በኋላ ከሚመጣው መከራ ላይ ሰብር ከምታደርግ ካካይ ሰብር ማድረግ ይሻላል። ቀላል አሁን የምጠይቅህ ትንሽ ክላሽ ነው፣ ሽጉጥ ነው የሚጠይቅህ። አሁን በኋላ ላይ ግን ኒኩለር ነው የሚጠይቅህ። በጣም ከፍተኛውን ስለሚጠይቅ ከታየ በኋላ ካየ በኋላ ካበዱ በኋላ በጣም ብዙ ፕሮሰስ መውረድ አለበት፣ አይቻልም። እፍ ነው ስለዚህ ምን መደረግ አለበት? ቅድሚያ አይሰሩ ገብ ለበሰር ተከረም ولهذا قيل እንዲህ ይባላል አስፈብሩ ትዕግስት አላ ገብ ልበሰር በመስበር ላይ ትዕግስት ማድረግ አይሰሩ በጣም ቀላል አላ ካላዩ ምንድነው ቀይ ጥቁር አጅብ ሰላም ሰላም ማለት አይሰሩ ቀላሉ ምን አስተብሪ ትግስት ከማድረግ አላ ዓለም ጀህነም ላይ ማበዕደሁ ከእይታ በኋላ ከሚመጣው በላ ደስ ላይ ትግስት ከማድረግ ከማየት ትግስት ማድረግ ቀላል ገብቷችኋል? አልገባችሁም? ገብቷችኋል? እ እ ልንቀረው እይታ ከዚህ እኮ የሚቆጠብ ከእይታ አላህ ይጠብቀን አላህ ይጠብቀን። አላህ ጎበዝ አለ አላህ ወላሂ ዱዓ የሚያደርግ انتهى فعليك አደራሽ አየቷ ጦክቱል ሙስሊማ ግን እሺ ምክር ወላሂ ሁሉ ይዞሯት ስለታቀ በቃ ዋናው እኮ ያለፈው ነገር አለ ምን ወደፊቱ አላህ አናደርግም እንዴ ነቱቡ ኢላላህ አላህ ይጠብቀን ለማንም መሞከር ነው ሰው እኮ እየሞከረም እያፈለጠው እየሞከረም እያበለጠው ሁሉም እኮ ነው አይደለም ማንም እኮ ፐርፌክት አይደለም ሰው ልጅ ይሳሳታል አይደል ዋናው ግን አስተውባ ቶሎ ፈጥነን መደንገጥ ትልቁ ነገር ይሄ እንጂ ማያይ የለም እያጠራ ያያል ዳዋ እያደረግ ያያል ያያል ግን ምንድነው ማድረግ ያለበት በቃ መደንገጥ እንግዲህ ቢቀር እዛ ውስጥ እንድንገባ እነዚህ የለም ስላቀራን የለም ዳዋ ስላደረገ ነገር فعليك يا دراش أيتها الأخت المسلمة أنت مسلمة هي هو أدراش بغض البصر عينيشن بمسكر عدم وتأب عن النظر كملكتا للرجال وندوسين كمملكت تقوضا قال أيه قال أيه تاجر عينا عجر رجب ቀጭኑ ወፍራሙ አገላብጠን የምናይ ከሆነ መጨረሻ ላይ ይቀር ስለዚህ ነው ማወዳደር የምንጀምረው እኮ ማየት ስንጀምር ነው አይደል ለመምረጥ እ አይ አንድ አንድ ሴት ነው የሚያገባው። አምሳ ሴት ነው ብቻ ይቀር ፈዓለይኪ አደራሽን አየፋጦክል ሙስሊማ አንቺ ሙስሊም እህቴ ሆይ አደራ ቢገቢል በሶር አይንም በመስበር አደራ አኔ ነበር ኢለ ኢለሪጃል ወደ ወንዶች መመለከትን አደራ ወአደን ነበር አለመመለከትም አለብሽ ወአደም ነበር አለመመልከትም አለብሽ። አደም ማለት ንግድ አደም ነበር አለመመልከትም አደራሽን ፊስወሪል ፋቲና ፈታኝ የሆኑ ምስሎች ፈታኝ የሆኑ ምስሎች ፊስወሪል ፋቲና ፈታኝ የሆኑ ምስሎችን ተቆፈይ አለቲ እነዛ ፈታኝ ምስሎች ቱዕረዱ የሚቀረቡ ይሆን ቱዕረዱ የሚመጡ የሚቀረቡ በምን ባዕድ መጀላት ከከፊል መጽሔት በከስል መጽሔት የሚመጡ ውበት ያላቸው ወንዶች ይመጣሉ። ቅርጻቸው ይመጣል። ከዛሊከ ኒሳ ሴቶችም ይመጣል። በምንም ላይ ይሁን በምንም ላይ ምንኛው በሳሙናው በምኑ በምኑ ቆንጆ ቆንጆ ሆኖ ይመጣል። ስጦ ይመጣል። አይደል ሳኪናውን ተነስተው በጣም ያምራል። በጣም ያምራል። አያምርም አይደለም ያምራል። ወላጅ ምንድን ነው ማድረግ ያለብን? ስጦ ይመጣል መቅደስ መመለከት ቤት ላይ ለጥፎ አንተ የአክተሮችን እንትን ለጥፎ ይመለከታል የአክተር ሴቶችን ምክር ይስጣል የተጫዋች የተጫዋች የቆንጆ ተጫዋች ፎቶ ለጥፎ ማለት فعليك يا دراسة أن يصال أخت المسلمة بغض البصر أين مسبر نادر عن النظر فملكتها تقوط إلى الرجال والنساء وعدم النظر على من ملكة أدرات على من ملكة على الدش ማለት ምንም في صور الفاتنة ፈታኝ የሆኑ ምስሎች التي እነዚህ ፈታኝ የሆኑ ምስሎች ተዕረዱ የሚቀረቡ في بعض المجلات በከፊል መጽሔቶች ላይ የሚመጡ እስላማዊ መጽሔትም ይሁን غير እስላማዊ የሚሆን አይፈቀድም ምስል ፎቶግራፍ ያለበትን ላተሽተሪ አትግዛ መጀመሪያ አኔ ካለም ቀደህ ለመጣል ሙከራ ነው። ወላሂ ሱራ አሱራ የእንትን የሙስሊሞች ጉዳይ አለ ከጀርባ በኩል የሚያመጡበት አለ። ከቻልክ ቀደህ ጣል። አልበለዚያ ሺህ ሱራ ያለበትን ነገር አንተ ይመጣል እንጂ አታስብ። ካላለበት ቦታ መላይካ አይገባም እንጃ በተግባር ላይ በጣም ጥንቃቄ ያስፈልጋል። አዎ አለሻሻ በተለይ አለሻሻ ካላችሁ እናንተ ማድረግ የምትችሉትን ነገር አለ ምስል ያለበትን ነገር ቢያንስ ማውጣት አልችልም ምስል ከሆነ ከሆነ ስራ ምስል ያለበት ነገር ላይ ጥንቃቄ አለ አዎ አለሻሻ ይሄ በምን ላይ ፊባዕድል መጀላት በክፍል መጽሔት أو على الشاشات ወይ በ screen التلفاز በቴሌቪዥን screen ላይ የሚመጡ ምስሎች በቪዲዮ ማለት ነው። أو على الشاشات ወይ ደግሞ በ screen ማለት ነው። شاشات ማለት ነው። أو على الشاشات التلفاز በቴሌቪዥን መስኮት የሚመጡ ምስሎችን ተጠንቀቅ ተጠንቀቅ። በቴሌቪዥን መስኮት የሚመጡ ፊልሞች አሜሪካ ፊልም ይሁን ህንድ ፊልም ይሁን እስላማዊ ፊልም ይሁን ይህን ኩል ፊልም አውል ቪዲዮ ቪዲዮ ቪዲዮን ቢሆን ያው ቪዲዮ ይህን ተቆጠር ተስለኒ ሰላም ትሆኛለች። ይህን ሱቂል አቂባ ፍጻሜሽ መልካም ይሆናል። አለበለዚያ ግን ትዳር ይፈቀድ ምንም ይሁን ከሆነ አጅነብይ ወንድምታይ ከሆነ አጅነብይ አይሆንም ይሁን አጅነብይ አይቻል ይህንን ፈትዋ ይፈጥ ፋቲናዎች ናቸው። ለምን በሚያምር ሁኔታ ነው የሚመጡ ያምራሉ። የአረብ ጋዜጠኛም ሲሆን የፈረንጅ ጋዜጠኛም ሲሆን ያማምራል። አክተርም ሲሆን አክተር አሉ ያማምራል። ያንን መመልከት እሱ አምስት ምክር ነው። ያንን ቅጽያት ነገር መመልከት ክልክል። አው አለ ሻሻት በቴሌቪዥን መስኮት የሚመጡ ሲተልፋት ሻሻት ስክሪን ሲተልፋት በቴሌቪዥን ስክሪን ላይ የሚመጡ ወንዶችን አፈጥሮ መመልከት ይቅር። አው ቪዲዮ በቪዲዮ የሚሆን ይሄ ቪዲዮ ማለት ፊልም ነው። ስለዚህ አሜሪካን ፊልም የምንም የምን ፊልም ተስለሚ ሰላም ትሆኛለች። ምን ሱል አቂባ አቂባት እንዳይበላሽ ትሆናለች። ምን ያለው እኛ ሙስሊም እምራአቱ ሙስሊማቱ ኢዛ ካነት ትታቢ አልሙሰልሰላት ሙሰልሰል የሚከታተሏል አሉ። አንዱ ጊዜ ወላሂ ዑለማዎች ምን ይላሉ? እኛ ወደ ቢሮ ሴቶች አትውጡ ባካችሁ እያለ በር ስንዘጋ ፈረንጆች በመስኮት ገብተውብናል። ገባ እንዴ? አሁን እኮ አደባባይ አትውጡ ብትላት ለቤት አደባባይ ይባል ምን ዓለምን ትቃኛለች በዚህ ዓለምን ስፖርቱ አለ፣ መጻት ብሎ አለ፣ የራቁት አለ፣ ፋሽንቶ ሾው አለ፣ ሁሉንም ታለ ሙፈልሰላቱ አለ፣ ፊልሙ አለ፣ አክሽኑ አለ። የሌለ ነገር እኮ የለም። ቲያትር ቤት ባትሄድም ቤቷ እኮ ብቻዋን ልጇ ጋር ሆነች እንጂ ቲያትር እኮ ተከፍቷል አለ። ህዝብ ጋር አልተቀላቀልም። ብቻ አይነቱ ምን አይነት አእምሮ ምን አይነት ምን አይነት አህል ሽና እናጠራለን እንደዚህ እኮ በዚህ የሰከረ ትውልድ ምን አይነት ምን አይነት ተቅይ ትሆናለች? እምራአቱ ሙነጠረ ሙንተቂባ ሂሳቧን ለብሳ የምታይ ከሆነ ላ ግን አታ አያደርግም ኢንሻአላህ የቃሪስ ታታደርግ የቃሪስ ገበና አትከታተል አይደል አትከታተልም። ወላሂ ገበና ገበና ብላ ገበና ላይ ያለውን እኮ የምታይ ከሆነ አታይም። የቀምስ ገበና ታያለች አታይም ገበና ወላሂ ተቆጠሩ። ትምህርትና አንድ reason አለ። እውነቴን ነው። ወላሂ አያስቅም። ገመናን እከታተላለሁ። ለምን ገመና ውስጥ እኮ የሚሰራ ተንኮል አለ። ባሌ ጋር እንዴት መኖር እንዳለብኝ ማህበራዊ social ሰው እንድሆን social life ን እለምዳለሁ። ብዙ ነገር በዛ ትማሪያለሽ። አደለ ትማራለህ። አደለን አትማር ወላሂ فيه البركة በረካ ያለበት ቁርአን ሐዲስ አንድ እስላማዊ የሆነ ንባብ አንድ ገመና ሰብ ከመፈጠሩ በፊት ይሄ ፊልም የሚባለው ቪዲዮ ከመምጣቱ በፊት ሰላማዊ ቪዲዮ መሆነ ማንኛውም action ከመምጣቱ በፊት ሰሃቦች ኑረዋል፣ ታቢዕዮች ኑረዋል፣ አእማዎቻችን ኑረዋል፣ አህሉ ሱናዎች ኑረዋል። ምንም ጨረታ ሳያገኘን የኛ ሀገር ትምህርታችን ሁሉ በቪዲዮ ሆነ አንድ በምን እንደተመረጠው ከዚህ በፊት ኮተክዬ ተፈጥረዋል። ሁሉ ታልፎበታል። ይሄ ምድር ታላላቅ አህሉ ሱናዎች ደስ ብሏቸው ምድር ላይ መፈጠራቸው ደስ ብሏቸው አላህን አልፈዋል። ያለ ቪዲዮ ኑረዋል። ኢንሻአላህ የኛ ሁሉ ነገር ከቪዲዮ ጋር ለምን ተያያዘ? ኪታቡ ሲሰራ ይገባል፣ በቪዲዮ ሲሰራ ግን ይገባል። ተፍሲሩ አልገባና ለስንቀረው በቪዲዮ ከተሰራ ይገባና ለምን ለምን ሙስሊም እናሳምነዋለን ራሳችን والله አንድ የሚባል ነገር አለ። ቪዲዮ ተፈቅዷል ብሎ መሐመድ አህመድ ላይ መለክቷል። አደለም والله አልፈቀደም፣ والله አልፈቀደም ይሰራል። እኔ ውጭ ያሉትን አህመድ ነው ይተዋል። ውጭ ላይ ያሉትማ የለም አይፈቅዱም። መጀመሪያ መሐመድ አህመድ ዝም ብሎ የሚለው ሰውዬ ነው። አጂ አይበቃም አላለም። والله والله አላለም። አው አለሻሻት ይፈልባል በቴሌቪዥን መስኮት የሚመጡ ፊልሞች ፊልሞችን መመልከትን ነው። ይሄ የሱንዮች የአህሉ ዲስፕሊን ላይ ነው። ዳዕዋ በቴሌቪዥን መስኮት ዳዕዋ መስኮት የምትባለዋ ላይ ነው خلاف ያንኛው ሌላውማ ገለና ሰው ምናምን ምናምን የሚባለው ነገር እማ ተውኩት ሰዎች ገና አሜሪካ ሲማኛ እየደቀጠ ነው መጀመሪያ ሁሉንም አሳጥቦ ሁሉንም አሳጥቦ የአሜሪካ ስለሚሄድ ከሆነ ይሄ የለም ምን ምክንያት አለ ያለ መጀመሪያ አንተ ዑለማዎች እየተጋጩ ያሉት እኮ በዳዕዋ ዳዕዋ ሲዲ አሳተመን እናውጣ ወይንስ አይውጣ? በቴሌቪዥን መስኮት ዳዕዋ ይደረግ አይደረግ እኮ ነው ሰው እየተካለፈ ያለው ዑለማዎች። ይህ በፊልም እኮ አይደለም፣ በፊልም አይደለም ይተጋጭ ተጓብተናል አይደል? አልገባችሁም? ትከታተላላችሁ መጀመሪያ أو على الشاشات ወበሲር ሲጠልባት በቴሌቪዥን መስኮት አውል ቪዲዮ በቪዲዮ የሚሆን መከታተልን አቁም ይቀር። እኛ ሀገር ያለው እኛ ሀገር ያለው ይሄው ማለት ሌላ ምን ነው ከሚከታተል አለ በጣም ሲስት መጥተው እንትን ይሏቸዋል ያወሯቸዋል። ቀውጤ ነው። ቤት ውስጥ ራሱ ማገዳት እናትም ይችላል የተለቀቀ አደገኛ እኮ ወላሂ ለወደፊት ሲሆን አላህ አለምን በማዳት ምን እንደሚከሰት አላህ በጣም የሚያሳዝን ስራ በማጣፋቱ ዲሽሽ የሚባል ራሱ ፈትዋ ሰጥቷል። የዲሽ በላ ዲሽሽ እና ሮታራ የሚባል አለ ካን እስሃ ተሰላት አይነት የአረብ የጭምልቅ አይነት ይለቀቅበታል። ይላ አረብ እሱ ኋላ በጀት የሚመደበው ለዳዋ ይመደብና ሁሉ በጀት ይሄ የሚዝዋን እምዲሲ ምናምን ምናምን የሚባል አለ አረብ ላይ የተለቀቀ ቢያንስ ቢያንስ ሰው እንደው ካለ ዲሽኖችን አልችለውም ካለ እነ መካ እነ ነሳኢሙ ረህማ ይመሳሰላል እንጂ የሐዲስ ብቻ ምናምን ነገር አለ ያለ ዲሽ አልኖርም ካለ እንደዚህ አይነቱ ሊያይ ይችላል። ያንን ሁሉ የአረብ ዲሽ የሚቀሰቅስ ከሆነ ደግሞ ሊቀብሱት ምን ያመጣል? አንድ ለቀቁበት መርዝ ምን አለ? ኩዌት ላይ ሲለቋቸው ኩዌት ውስጥ የኩዌትን ፓርላማ ብትመለከቱ አስር አምስት ስድስት ምናምን ሴቶች ይገባሉ። አምስቱን ይጣሉ ሲናገሩ ሲያወጡት አንደበታቸው ጣዕሙ ለዛው ምን እንደ እውቀታቸው ያንን ያየች ቤት ውስጥ ያለች ሚስት የሚጣል ምን ነው እንደዚህ ሲሆን ነው ያሳብዳሉ። አውቀው ነው የሚመለከቱ ለብሳ ኒቃቡን አምናበት አይደለም የለበሰች ወላሂ እንደዚህ ኒቃብ ለብሰው የኒፋቅ ኒፋቅ ኒቃብ አለባቸዋል። እነሱ ናቸው እንደዚህ ያደረጉ። ምዕራባውያን ኒቃብ ለብሳችሁ ግቡ ብላችኋል፣ ኒቃብ አልብሳችሁ ልኳቸዋል። ያችን ቃል ስታወጣው አረብያውን ስትናገርና ከአንደበቷ የሚወጣው አነጋገር የአላህ በውስጥ ያሉትን ሰልባት አስወጣቸዋል። ደግሞ ጀልባብ ከለበሰች ይልቅ ኒቃቢስቱና ኒቃቢስቱ ያለች የወደች ናት የምትገለጽ። ለምን በሳር ውስጥ ያለ እራብ ይዟል። እኔ እኮ ኒቃቡን አዎ ኒቃቡን ለብሰነዋል ይላሉ እዛ ራሱ ሲናገሩ ከየት ጻፋ ማለት ኒቃቡን ለብሰነዋል እኛ ኒቃቡ ዋጅብ ነው ብለን አይደለም የለበስነው ዝም ብለን ነው በቃ ዝም ብለን በቃ መሪ ነን አራያ ስለሆነ ለብሰነው አበደ ሱብሃንአላህ مثل هذه المرأة الخبيثة اللعينة لزاينة طلب أو على الشاشات وبالتلفزيون مسكوت في التلفاز أو الفيديو تسلم من سوء عجرة هذا رأي فكم نظرة سنت ملكتها جرت የወሰደች የጎተተች አላሳሂቢሃ ባለቤቷን ሐስራ ወደ ኪሳራ የወሰደች ስንት ምልከት አልፏል። አካል ነበር ስንት ምልከታ ስንት አልፏል። ጀረት የወሰደች አላሳሂቢሃ ባለቤቷን ሐስራ ወደ ክስረት ዓለም የወሰደች ስንት ምልከት አልፏል። ኤክሳይዲ መለከት አለ ወደ ሐራም አጫሽ ሆኖ መቅረት አለ፣ ቃሚ ሆኖ መቅረት አለ፣ እንደወጡ መቅረት አለ። ከመቼ እይታ መከተል ወናሩ እሳት ሚን ሙስተሰሪ ሸረሪ ከትንሽ ከተወርዋሪ እንትኖች ነው ይሄ እንትን ከሰል ስታራቅ ታታታ እያለ የሚጠፈፈው ምንድን ነው ምንድን ነው በአማርኛ ምንድን ነው እ ፍንጣሪ ፍንጣሪ ነው እንኳን ስታራግብ እንትን ከሰል ስታቀጣጠል ስታራግበው ታታ እያለ የሚሄድ ነገር አለ። ምንድን ነው ሸረር ማለት እሱ ነው። በቃ የሚተኮሰው የእሱ ጥርቅም ነው። እሳት እሳተ ጋኑራን ያክል ቤትን የሚያወድ ስምትን ጀንን የሚያገል እሳት ከበች የቃቂ ጥርቅም ቃንቂ በቃ የሚፈናጠረው የእሳቱ የሸረሩ ጥርቅም ወናሩ እሳት የሚሞሰስ በሪ ሸረሪ ከትንሽ እሳቶች ከትንሽ ከሚተኮስ ከሚፈናጠሩ እየተጠራቀመ ነው ማለት ነው። አረብ ነው አማርኛ የሚሞሰስ በሪ ሸረሪ ተራራ የምን ስብስብ ነው? የጠጠሮች ስብስብ ነው ይላል። እነል ጅባለ ሚነል ተራራ ራሱ የቀጠሮች ጥርቅም ነው። ትንሽ ወንጀል እይታ ይጠራቀም ይጠራቀም ይጠራቀም ይጠራቀምና የኮኑ ሸህወተን ከሪ የተቀበረ ስሜት ይሆናል። አንድ ቀን ይፈነዳል። እይታ ማለት ለማንኛውም ተግባብተን ግልጽ ነው። ይሞስተሰብ ትንሽ ማለት ትናንሽ ከትናንሽ ቃል አንጡ ሸረር ማለት የሚፈናጠሩ እሳት ማለት ነው። ሸረር ከትንንሽ አንጨው ሸክላነሽ ፋስ ተሰምታል ወሚን አስባቢ ሕዝብ ልፈርድ ከኋላ ያለው ግልጽ ነው አይደል ግልጽ ነው የፊልም ቪዲዮ ምናምን ምናምን ጉዳይ فلتكن جلية واضح نفسه واضح نفسه ዑለማዎች የሚጋጩት የትኛው ላይ ነው ያልኳል የትኛው ላይ ነው የሚጋጩት ለዳዕዋ አለው ላይ ለዳዕዋ አለው ላይ ይጋጫል ይቻላል አይቻልም ሙባሽር ከሆነ ይቻላል የሚሏል። ሙባሽር ከሆነ ይቻላል አሉ። አንዳንዶቹ ደግሞ አይ በጥድም ይቻላል አሉ። አብዛኛው ዑለማ እነ ሼኹል አልባኒ እነ ኢብኑ ባዝ እነ ፈውዛን አልፈውዛን እየቀራ ነው አይቻልም ነው ሙሉ በሙሉ አይቻልም ነው አታ ሙባሸረተን አለል ሀውስ እንኳ መምጣት አይቻልም ነው የኡሰይምን አንድ ሂድ ወሕደት ልእስላምያ በውስተን አሜሪካ ውስጥ ይሰጥ ወሕደት ልእስላምያ የለም ወይም ተውሒዱ ለሙስሊሚን ሙስሊሞችን አንድ ማድረግ ለምስል ሲጋር ብዙ ጀማዓ ሼክ ፈውዛን አልፈውዛን ደግሞ እና ኩና ፊ የሚል ስምንት ፊዳ እኔ ሳላውቅ ቀጥሎ ነው ነው ሼኹል አልባኒ ለምን በቴሌቪዥን በሬዲዮ ብቻ ነው የምታስተላልፉት ብሏቸው ፈረንጅ ነኝ ነጭ ጸጉሬ ነጭ ምን ይሰራልሻል? ዝም ብለሽ ድምጼን ብቻ ትንሽ ጠይቃችሁ ለምን በቴሌቪዥን ብናየውት ምን አለ እዛ ላይ ነው ኺላፍ እንጂ እስላማዊ የጂሃዲ ይሁን የኢየሱስም ይሁን የመርየምም ይሁን ምንድን ናቸው? ምንድን ነው እ እስላማዊ ስም አይባል አይ እኔ ገረመኝ። የሌላ ሰው ሰላት ይሆንሽ ግን አንድ የሰማኋት ነገር አለች መሐመድ ሀኒፍ ሰለላሁ ዐለይሂ ወሰለም አባባል ከልጁ ስለሰማሁ የዑለማዎች ሰላት ዳዕዋ ላይ فكم نظرة جرت على صاحبها حسرة والنار من مستصغر السر እንጂ ቲያትር ድራማ የመሳሰሉት አሉ። ድራማም ተቀርጾ የሚቀርባል። هذا كله ዑለማኡ አህሊ ሱና ሙዕተበር የሆኑ ቁጥር ውስጥ የሚገቡ ዳዒ አይደለም። እንደ ድንገት ተነስቶ የሚናገር አለ። ታላላቆቹ ዓሊሞች ነው ማንበብ ያለባችሁ። እዛ አልባኒ ምን ብሏል? ወዛር ምን አለ? እነ ኢብኑ ባዝ ምን ብለዋል? እነ እነ ኢብኑ ተይሚያ ብለህ እንዳትፈልግ በዘመናቸው አልነበረ ቪዲዮ እነ ኢብኑ ቀይም እንዳትል በዘመናቸው ቪዲዮ አልነበረ። የግድ በዘመኑ ውስጥ ያሉት እነማን ናቸው? ታላላቆቹ ዓሊሞች እና አልባኒ ናቸው። የእነሱን ፈትዋ ምን ነው ከዛም በፊት የነበሩት የለም። ኢብኑ ተይሚያ ኢብኑ ተይሚያ ምን ብለዋል? ግጥም ቪዲዮ በዘመናቸው አልነበረ፣ አልፈዋል። ኢብኑ ቀይም ብለዋል የለም መሐመድ ብን አብዱላህ ምን አለ? በዘመኑ አልነበረም ፊክሩ ምን ያለ አልተባለ። ስለዚህ በዘመኑ ፊክሩ በተፈጠረበት ዘመን ያሉ ታላላቆች ማለት ነው ይዛ የፈለከውን ማለት ወምን አሳቢ ህዝቡል ፈርድ ብልትን የመጠበቅ ምክንያቶች አልቢዓዱ መራቅ አን ኢስቲማዒል አጋኒ ዘፈንን መራቅ ወልመዛሚር እንዲሁም መዛሚሮችን መራቅ መዛሚር ማለት ፒያኖ መሳሪያዎቹ ናቸው መዛሚር የሚባሉ ወሚን አስባቢ ሕፍዝል ፈርጅ ብልትን የመጠበቅ ምክንያት ብልትን የመጠበቅ ምክንያቶች ብልትን ለመጠበቅ መንደርደሪያ የሚሆኑ ነገሮች አሉ። ምንን ይመስል አልብቲአድ መራቅ፣ አንስቲማዕል አጋኒ አጋኒ መራቅ። አጋኒ ማለት ምንድን ነው? ዘፈን ወልመዛሚር ሚዝማሮችንም መራቅ። ሚዝማር ማለት ምንድን ነው? ፒያኖስ ማለት ከበሮ ሚዝማር ይባላል፣ ማሲንቆም ሚዝማር ይባላል፣ ፒያኖም እንደዚሁ ማንኛውም ድምፅ ያለው ነገር ግልጽ ነው። ቃለ አልዓላመቱ እብን ልቀይም ኢማሙ አልዓላማ እብን ልቀይም ሲቅራት አለፋን ተለፋን የሚባለው ኪታባቸው ላይ አንደኛው ጥራት 240 ሁለተኛው ገጽ ላይ 248 264 265ኛው ገጽ ላይ እንዲህ ይላል ወሚን መቃኢድ ሸይጣን ከሸይጣን አለቲ ያቺ ሴራ ካደ ቢሃ ካደ በእሷ ምክንያት ቀረበ ምን ቀለ ድርሻው ያለፈ ምን العلم እውቀቷ የቀለለበት ወልዓቅል አእምሮው አእምሮ የወረደ ወዲን በሃይማኖትም የዘቀጠ ሰው ወሳደ ቢሃ በሷ ሸይጣን ይዞታል። ሸይጣን በምንድን ነው የያዘው? ወሚን መካኢድ ሸይጣን ከሰይጣን ሴራ ውስጥ ነው። ሙዚቃ የሰይጣን ሴራ የሴራው መረብ ነው። ወሚን መካኢድ ሸይጣን የሰይጣን የሴራ መረብ አለቲ የሲሴራ ካደ ቢሃ በእሱ አማካኝነት ቀርቧል። በእሱ አማካኝነት ይዟል ማለት ነው። ቀርቧል፣ ሆኗል፣ ሆኗል በእሱ አማካኝነት መንቀለ ያነሰ ነሲቡ ድርሻው ያነሰ ምን ልዕልም እውቀት የሌለው ሰው ወልአቅል አቅሉ ጎደሎ የሆነ ሰው ወዲን ሃይማኖቱ የወረደ ሰው በሸይጣን ተጠልፏል። በምን አማካኝነት ተጠልፏል? በሙዚቃ በሙዚቃ ማን የተጠለፈው ከተባለ ሙዚቃ ማለትማ ምን መሳኢድ ሸይጣን አለፊ ካደብ ያ በሱ አማካኝነት እኮ ቀርቧል። አድርጎታል፣ ሸይጣን አድርጎታል። ማንን ይዞትበታል? ማንን ይዞበታል? መንቀለ ነሲበሁ ምን አልዕልም እውቀት ያነሰውን ሰው ይዞበታል። ወልዓቅል አእምሮ ያነሰውን ሰው ይዟል። ወዲን በዲኑ የወረደን ሰው ይዞበታል። በሙዚቃ ይዞታል። በቃ መንቀለ መንቀለ ምን አልዕልም ከዕልም ዕልም የሌለው ወልዓቅል አቅሉ ጎደሎ የሆነ ወዲን በዲኑ የወረደን የሆነ ሸይጣን ምን አድርጎ ተጠቅሞበታል? ሙዚቃን እንደ መሳሪያ አድርጎ ተጠቅሞበታል። ዑለማዎችን አይደለም የሚይዙበት ለዑለማዎች ሌላ ነገር ነው የሚያመጣበት። ለእያንዳንዱ በጣም ብልጥ ነው ሸይጣን። ከወጣት ጋር ሲመጣ የወጣት ስሜት ነው የዘለበት። ሙዚቃ የሚፈልግ ጋር ገራም ውስጥ የገባል አሽቅ ስክር ያለን በፍቅር ሙዚቃ ይዞበት ይመጣል። አሊሙ ጋር ደግሞ ኩራት ይዞበት ይመጣል። ዳዒው ጋር ደግሞ በራስ መገረም ይዞበት ይመጣል። ለእያንዳንዱ ለሁ ከባኤል የራሱ የሆነ መረብ አለ ሸይጣን በሳል እስራኤላዊ ነው ومن مكائد الشيطان كشيطان سيرة التي كاد بها من قل نصيبه ድርሻው ያነሰ من العلم እውቀቱ ያነሰ ወልዓቅል አቅሉ ያነሰ ወዲን ሃይማኖቱ ጎደሎ የሆነን ይይዝበታል ወሳደቢሃ በሙዚቃ አድኗ ቁሉበል ጃሂልን የጃሂሎችን ልብ አድኖበታል ወሳደ አድኗ ቢሃ በሙዚቃ አድኗ ማንን ቁሉበል ጃሂልን የጃሂሎችን ልብ አድኖበታል ወልሙብጢሊን የብልሹዎችን የብልሹ ሰዎችን አእምሮ አድኖበታል። ሰማዑል ሙካኢ ፉጭትን መስማት ወተስቢያ እጸባን መስማት መዝሙርን ማለት ሙካ ወማ ካነ ሶላቱሁም ዒንደል በይት ኢላ ሙካአን ወተስቢያ ነው የሚለው ቁርአን በቤቱላህ አጠገብ ሂደው የሚያደርጉት ጸሎት ቁጭትና ቁጠባ ብቻ ነው ይላል። ሌሎች እንደዛ ነበር። ይሄ እነሱ ማለት ነው። አምላካችን ትልቅ አምላክ ይሁን አክራሪ ከሆነ ዶርም ምንድን ነው የሚሰራው? ዜናውንም ይፈራዋል፣ ይጨፈጭፋል፣ ያታልላል። የማይሰራው ወንጀል ጻድቅ ከሆነ ምንድን ነው የሚሰራው? ነጻ ቤቱ ጸደው አብሮ ጓደኛ ምንድን ነው ያደርገው? በቃ ያ መዝሙር ነው በተይ በእንትን የሚሰራ በቃ ይሄ ወማ ካነ ሶላቱሁም ሲደርሚ ለሙካ ለሙካ በቃ ብቻ ነው ብቻ ነው ሌላ ሂዶ ምን አድርጎ ነው የሚመጡት ጀምረው ጀምረው እኛ እንደዛ ነው አይደል እና ሙካወተት ያ መሆን የለበትም ሙዚቃ ጋር እኛ መዝሙር የለብንም ምንም የለብንም صلاة الذكر القراءة المطالعة تقرأ القرآن سماع المكاء من من مكاء الكل እልልታ ቁቁታው ማለት ወተስቢያ ተስቢያ ምንድን ነው? ጭብጨባ በቃ ይሄ ነው ሶላታችን። በዚህ ይዟቸዋል ሰይጣን ወሳደድ ያ በሙዚቃ አድኗል ቁሉበል ጃሂሊን የመሀይሞችን ልብ ወልሙብጥልን ወሳደድ ያ አድኗል ቁሉበል ጃሂሊን በሙዚቃ አድኗል ወሳደ አድኗል ቢሃ በሙዚቃ ቁሉበል ጃሂሊን የመሀይሞችን ልብ ተቆጣጥሮበታል አድኖበታል ሰይጣን ወልሙብጥልን የብልሹ ሰዎችን ልብም አድኖበታል በምን ሰማ አልሙካኢ ፉጭትን መስማት ወተስፊያ ጭብጨባን መዝሙርን ማዳመጥ ወልጊና ዘፈንን ቢልአላት ሙሐረማ እርም በሆኑ መሳሪያዎች አጅቦ ሙዚቃን መስማት አሁንማ ወደ ዚክር እኮ አምጥተውታል ሱብሃንአላህ ሱብሃንአላህ ታጅቧል አላህ አክበር አላህ አክበር በሙዚቃ اللهم صل على محمد በሙዚቃ መሳሪያ ሱብሃንአላህ አተው ቢ ወላሂ በአመት ምኑ መዝሙር የሙስሊሞች መዝሙር ተባለ ላ ወላሂ የለብን ሰሃባ ያውቀው ታቢዒ ያውቀው ዑለማዎቻችን አያውቁ እኛ ሙዚቃ ማዳመጥ ስንከለከል ሌላ ደግሞ በመስኮት አስገባል ተባታለ ዑለማዎች በሩን ሲዘጉት እኛ በመስኮት ምን አስገባል ዚክር ዚክር ጋር በምን ታጅቦ በሙዚቃ መሳሪያ ወይላችሁም ወልገና ቢልአላ ወልገና በዘፈን ቢልአላት المحرمه ርብ በሆኑ መሳሪያዎች ታጅቦ አለዚ ይህ መሳሪያ ይህ ሙዚቃ የሱዱል ቁሉብ ልብን ይዘጋል አኒል ቁርአን ከልብ ከቁርአን ያዝጋል ወላሂ ቁርአን ያረካል ቁርአን ቀጥ እንቅልፍ ነው የሚመጣው ነሽዳውን ስትሰማው በሙዚቃ መሳሪያ ታጅቦ ስትሰማው እንደምትል ወላኪን القرآن ሱደትን ስትሰማ እንቅልፍ ሊመጣ ይችላል ከዛ የኛ የኛ እንትናችን ተግኒያ ዘፈናችን ምን ነበር በቁርአን ነብዩ አለይሂ ሰላቱ ወሰለም ተገነው ያሉት بالقرآن بالقرآن ወለገና ዘፈን ቢልአላት المحرمة ርብ ሆነ መሳሪያ አለዚ ይህ ሙዚቃ መሳሪያ የሱዱል ቁሉብ ልብን ያግዳል አነል ቁርአን ከቁርአን ያግዳል የቁርአን ጣዕም ይይዛል ምክንያቱም አብዱላህ ብን መስዑድ አንድ የሚለው ነገር አለ ኢማንና ሙዚቃ አንድ ልብ ውስጥ አይገናኝም ብሏል አንዱ ሲገባ ሌላ ወላሂ እንደ ሙእሚን ተቅዋ ያለው ሙእሚን ሙዚቃ ይበቃል የማይልም ሙዚቃ ማያዳል ሰማ መስማትና ማዳመጥ ግን ይለያል ምን ሰማን ይችላል የግድ ሊከስብህ ይችላል ምንም ያደርጋል ዋና ሌላው ግን እንደዛ ሆኖ ስንት መከራ ውስጥ ነው የጀአሉሃ ያደርጋታል አቂፈትን አቂፋ ቁጭ አቢዳ ባሪያ አለልፍሱቅ የፍስቅና ባሪያ እንድትሆን ያደርጋታል አንድ ሴት ሙዚቃ የምታዳምጥ ከሆነ የፍስቅና ባሪያ ለምን የሰውየው ቅርጽ ከድረስ ከራሱ ይነገራታል አቋሙ ይነገራታል ባህሪው ይነገራል እችን አቆ ብላ ፊልም እዚህ እዚህ ነው ወየጃአሉሃ ያደርጋታል አኪፈተን አምላኪ ያደርጋታል። ቁጭ ማለት ነው። ኢዕቲካፍ እንደማለት ነው። አኪፋ ቁጭ ትግርግር ብላ ትቀመጣለች። በምን ላይ አለል በፍጽና ላይ ትቀመጣለች። ወልዕስያን በወንጀል ላይ ፈሆ ሙዚቃ ቁርአኑ ሸይጣን ማለት ያከብረዋል ማለት ነው። ወጥቶ አንግሶ ይዘዋል። ነው እኛ ቁርአናችን እንደምንወድ እሱ ምን ይወዳል? ሙዚቃ ሙዚቃን ይወዳል። ሰዎችን የሚያጠምቀው በምንድን ነው? በቃ በስ ቁርአኑ ሸይጣን ወልሒጃብ ወልሒጃቡል ከፊፍ ወፍራም ድምፅና ወፍራም መጋረጃ ነው። አን ረህማን ከረህማን ወፍራም መጋረጃ ነው ሙዚቃ። ወላሂ ሙዚቃ የሰማ ሰው ልቡ ድክም ነው የሚለው ይወድቃል። ሶላቱም ላይ ይደክማል። በቃ ኢባዳ ላይ ሂደት ነው፣ ቅርአት ላይ ሂደት ነው፣ ደዕዋ ላይ ሂደት ነው። መስለ የለው ጠቃላይ ጨለማ ነው የሚሆነው። ዓለም ተጠባዋለች። በጣም መከራ እኮ ሁሉም የሚወለደው ከሱ ያንን በፊልም የምናያቸው አክተሮች ሁሉ እየኖሩት አይደለም ያንን ህይወት። ሙዚቀኞች ሁሉ እየኖሩት አይደለም ያንን ህይወት። ትልልቅ ህይወት ነው። እኛ ስንመለከት በጣም ጥሩ ነገር ይመስለናል። አንድ ጥሩ ሴት ወላሂ በጣም የሚሸወዱት ምን እኔ የሆነ ምን አይነት እንትን ባለፈው አንድ ልጅ ምን ጠየቀኝ ሙስሊሞች ላይ የሙስሊሞች ፊልም አለ ያለ ምዕራፍ የሚባል ምዕራፍ ላይ እኮ ብታይ ተውሂድ ያስተምራል። ሴትዮዋ ለባሏ እንዴት መሆን እንዳለባት ያስተምራል። ይህ ምዕራፉን ብታይ እንደዚህ አይነት ነገር ልዩ ምን ያክል እንደተቀረጸበት ይችላል። ያቺ እዛ የምትሰራው ሴት ለባሏ እንደዛ አይደለች ነው ህልም ነው። እሺ ያቺ ሴት ወይ ባል የላት፣ ያቺ ሴት ወይ ባሏ ጋር ተጫዋች ናት፣ የምትገኝ በደለኛ፣ ተሳዳቢ፣ አረመኔ ትሆናለች ባሏ። የዛን ሰዓት ጥሩ ሴት ትመስላለች። አበደን አይደለም የህልም ህይወት እንጂ እውነተኛ ሪል የሆነ ህይወት አይደለም። አይደለም ዘፋኝ የሚኖረው ማንኛውም የሚኖረው እንደዛ ነው። አቂዳችንን በኪታብ እንማራለን። ወልሒጃብ አልከፊፍ ወፍራም መጋረጃ ነው። አን ረህማን ከረህማን ወፍራም መጋረጃ ነው። ወሆ ሙዚቃ ሩቅየቱ ሊዋጥ የሊዋጥ መንደርደሪያ ወደ ሊዋጥ ወንድን ከወንድ ለማገናኘት ወዚና የዚና መንደርደሪያ ወደ ዚና መንደርደሪያ ወደ ዜና መንደርደሪያ ወቢሂ በሙዚቃ አማካኝነት የናሉል አሽቁ አንድ በፍቅር የሰከረ ሰው ያገኛል። አልፋሲቅ አመፀኛ የሆነው አሽቅ ይናዕሱት ከሚያፈቅራት አካል ጋየተል ሙላ የፈለገውን ነገር ያገኛል። ሙዚቃ ጋር እንደዛ ሰው የወደደ ምንድነው የሚጋብዘው በእነሱ ሙዚቃ ሀዲን እኮ ነው እብኑል ቀይም እኮ ናቸው ይጻፉ ሲዘመኑ ግን ቀይም ነበር ከሰባት መቶ አመት በፊት እንደዛ ነበር የሚደረገው ወቢህ በሙዚቃ የናኑ ያገኛል አልዓሽቅ አሽቅ ሙሂብ ስክር ያለ ማለት ነው አሽቅ አልፋሲቅ አነጠኛ የሆነ አሽቅ አሽቅ ልትሆን ትችላለህ አልዓሽቁል ሙጢዕ አለ ፋሲቅ ብሎ አጀክቲቭን ያመጣለት ለዚህ አሽቅ ለዘውጀቱ ሊሆን ይችላል በሐላል ሚስት ችግር የለም አልዓሽቅ አልፋሲቅ አለችን ያመጣው ለዚህ ነው አልዓሽቅ አፍቃሪ الفاسق አመፀኛ የሆነ አፍቃሪ من معشوق ያፈቀረውን አካል ያገኝበታል ዋየተል የፍላጎቱን ያገኛል በሙዚቃ አማካኝነት غاية target ኡን المنى የተመኘውን target ይመጣል። የተመኘውን منى ማለት ምኞት ማለት ነው። غاية المنى ያገኛል ያገኛል በዘፈን አማካኝነት እብኑ ቀይም ናቸው እንደዚህ ያለው ሰው ዋዛ አይደለም። ሌላ አንቃል እንዲህ አሉ እብኑ ቀይም አሁንም ቀጠሉ ወአማ ሰማዑሁ መስማቱና ሙዚቃ ምን አልመርአ ሴት ልጅ ስትዘፍን ዘፋይ ሴት ልጅ መስማት አሁን አምረት ወጣት ለጋ ደስ የሚል የሚያምር ቆንጆ ወጣት መስማት ከምን አዕዘም المحرمات እጅግ የገዘፈ ሐራም በጣም ወአሸደህ ፈሳደን ጥፋቱን በጣም የበረታ ነው። ልጅ በሃይማኖት ላይ የሚያደርሰው ጥፋት የበረታ ነው። የወንድ ሙዚቀኛ ሽማግሌ ሙዚቀኛ ነው ሐራም ወላኪን ወአማ ሰማዑሁ መስማት ሙዚቃን ምን አልመርአ ሴት ልጅ ሴት ልጅ ሴት ልጅ ሙዚቃ አይደለም ሙዚቃ ሙዚቃነቱ ሐራም ነው። በሙዚቃነቱ ከሴት ሲወጣ ደግሞ ምን ይሆናል? ምን ይሆናል? በቃ ቤቱ ሐራም ከፍተኛ ሐራም ነው። ድምፁ አንድ በላ፣ የሚወጣው መልእክት ሌላ በላ፣ ሙዚቃ መሳሪያው ሌላ በላ። ይህ ሁሉ ታጅቦ አንድ ምስኪን ልብ ገብቶ እንዴት ነው የሚገኘው? እና አንቃል እስከዚህ ድረስ ወአማ ሰማዑሁ መስማቱ ሚነል መርአ ከሴት ልጅ ከሴት ልጅ አውል አምረድ አምረድ ማለት ምንድን ነው? ወጣት ልጅ ማለት ነው። ገና አምረ ድል ሐሰን አሁን አምረ ወይ ከለጋ ወጣ ከነዚህ መስማት ከለጋ ወጣ ሴቷ ስትሰማ ከሴቱ ደግሞ ወንድ ሲሰማ ከምን አዕظم ከምን አዕظم እጅግ አለ መሐረማት እርም ከሆነ ነገር وأشجها يدرسها نو فساد الصفات للجن دائما إلى أن قال أهل مكتبوا ابن تيمية ابن القيم كتبوا إلى أن قال كتبوا كتبوا من أمر ولا ريب من أن ترتر يلا ترتر يلا ولا ريب አነ ኩለ ገዩሪን ማንኛውም ቀናተኛ ሰው በዲኑ ላይ የሚቀና አህለ ተውሂድ አህለ ሱና ይጀንቡ አህለው ቤተሰቡን ይከላከላል። ቤተሰቡን ያርቃል። ሰማ አልገና ሙዚቃን ከማሰማት ያርቃል። ከማ ይጀንቡሁነ እንደሚያርቃቸው ሁሉ አባበር ዘይቢ ሌላን የጥርጣሬ መስመር እንደሚዘጋ ሁሉ ከሙዚቃም ያርቃል። ቤተሰቡ ገይሩ የሆነ ሰው ዲኑ ላይ ቀናተኛ ሰው እንደዚህ አታ ሰዎች በነሽዳ ይጋጫሉ፣ በሙዚቃ ይጋጫሉ። ሙዚቃ ይቻላል። ለእናት የሚዘፈን ለአባት የሚዘፈን ሙዚቃም እኮ መልእክት አለ፣ የሚገራርም መልእክት አለ። አይ እሱ ሙዚቃ ብሰማ ከሚስቴ ጋር እንዴት መተዳደር እንዳለብኝ እማራለሁ፣ ስለ እናቴ ፍቅር እንዳትሉ፣ ስለ ሀገሬ ፍቅር ላበለ አይቻልም። ለምንም አይነት ይሁን ሙዚቃ በምንም አይነት መልኩ ይለጣሉ የሚል ሙዕተበር አሊ ምድራችን ላይ የለም። የአህሉ ሱነት ወልጀማ ጀማዓ ሙዕተበር ቁጥር ውስጥ የሚገባ ተጽዕኖ ያለው አሊ እስካሁን ተጽዕኖ ያለው አሊ ይበቃል ያለ አሊ ተጽዕኖ ያለው አህሉ ሱናው ላይ ተስማሙ አላ አህሉ ሱና ታዋቂ እከሌ ሙጀለድ አስጥቷል የተባለ ኪታቡ የሚነበብለት ዓለማችን ላይ በጣም ከፍተኛ ኪታቡ የተረጨ ማሰሚያ ይለናል። አልሰማም ይበቃል የሚል ካለ ካነበባችሁት ይበቃል የሚል ካለ አህሉ ሱና ላይ ወረድ ያለ ካለ ከሰማችሁም እንደዛ እንጂ ሙዚቃ ይበቃል በሚል ዱርዬ ራሱ ዱርዬ ራሱ ይበቃል ብሎ ነው የሚያዳምጠው። አይደል ይበቃል ብሎ ሳያዳምጥ ዱርዬ ፈራጅ ዱርዬ ሙስሊም ዱርዬ ይበቃል ብሎ አይደለም ሙዚቃ እኮ ክልክል ነው። እኛ እኮ በጣም ወንጀላችን ደርሷል። ሙዚቃ እያዳመጥ አንተ እኮ ሆነ ወደ ሱና ቀረብ ያልከነ መስጊድ ትመላለሳለህ ምናምን ይላል። እሱ ራሱ ውስጥ እንደተሳሳተ እንደ አሊም እንደዚህ ወላ አንቃል ተጀደ ወላ ሬደ ምንም ጥርጥር የለም። አነ ኩል ለገይር ማንኛውም ቀናተኛ ይጀንቡ አህለ ቤተሰቡን ያረቃል። ሰማዕ ለገና ሙዚቃን ከማሰማት ከማይ ጀንቡሁን እንደሚያረቃቸው አስላደረግ ከጥርጣሬ አደጋ ነሱ ወቃለ አይበን አሁንም ማለት ወሚነል ማዕሉም የታወቀ ነው። እንደልቀው በሰዎች ዘንድ ይታወቃል አሉ። በአሁን ሰዓት በወጣቶች ዘንድ እኛው ዘንድ ይታወቃል። ወዕንደል ቀውም በሰዎች ዘንድ ይታወቃል። በእነማን ዘመን ነው? በእነማን ዘመን ነው? በእነ ኢብኑ ቀይም ዘመን ከስንት መቶ ዓመት በፊት? ሰባት መቶ ዓመት በፊት ወሚነል ማዕሉም እንደሚታወቀው አሉ እንደልቀውም ህዝቡ ዘንድ የምናውቀው ነገር አለ አሉ። ምን አነል መርአተ አንድ ሴት ልጅ ይበስተፍ አበት ካስቸገረች አለረጁ ለአንድ ሰው ካስቸገረችው ጠይቋት እንዲህ ካለች እጅተሃደ ይቀራል ለምን ይጠራል? አይስሚዓሃ ለማሰማት ይጣጣራል። ምንም ሰውቱን ቢልገይና ዘፈን ያሰማል፣ ይጋብዛታል። ይህን ዘፈን ስል ዘፈኑን ሲዘፈን ትሰማለህ። እኔ እንደ ሰውዬው ሆኛለሁ፣ ያን ዘፈን ስል እኔንም ይላታል። ዘፈኑን ስትሰማ አበድኩልሽ፣ ከከርኩልሽ፣ አላንቺ ህይወት የለኝም፣ በቃ አለቀ፣ አለም ጠበበችኝ ይላል አይደል? በቃ ሁሉ ቀውስ ሰውቱ እሱ ነው ትላለህ። ልቧ ምን እየሆነ ይሄዳል? እየላላ እየቀለጠ እየቀለጠ እየቀለጠ ይሄዳል። መጨረሻ ላይ እጅ ይሰጣል። በእነማን ዘመን ነው ይሄ? በእነዚህ ምን ቀየል ነው አሁን ያለው ይሄ ሌላ ልጅ ያዩት እኮ ነው የሚሰጥ أن المرأة تخلص إذا استصحبت كاستجرت على الرجل عند الولد كاستجرت اجتهاد ጥረት ያደርጋል أيسمعها ሊያሰማት ጥረት ያደርጋል ሰው ዝም ዘፈን ሊያሰማት ጥረት ያደርጋል ፈሒነኢድ ዘፈንቱ ሰማ ጡዕቂ ለያ ለዘብቱ ትላለች። እሺ አይ ቆይ አይቶ ትላለች ስትል የሆነ ነገር ስትል የሆነ ነገር መጨረሻ ላይ እጅ ትገባል። ሱር ቃለች ምን المحرم ንዛም ወሃዛ ይህ ለያን ምንድን ነው? ምንድን ነው? ላ ፈሒነኢድን ቱዕጢ ለያን ምን ማለት ነው? ለዘብተኝነትን ትሰጠዋለች እየላላች ይላል። መጀመሪያ እኮ እኔ ጋር አትድረስ ያለች ነው አትምጣ እንዳለ እኔ ጋር አትምጣ ያለች ቁጠኛ ልጅ ነብር የነበረች ልጅ ኋላ ምን ትሆናለች? ድመት ተሻሻተ ድመት ለማዳ ድመት ነው። አረ አነር አነር የሚበጠቀም አውሬ ድመት አለ አይደል የቱ ድመት ነው የምትሆኑ ስንት ቤት ድመት እሺ ወሃዳ ይህ لأن المرأة ሴት ልጅ ሰሪዓት الانفعال ለምን ሙዚቃ ተመረጠ ሴት ልጅ ለምን ተጽዕኖ አመጣ እብኑ ቀይም ራሳቸው መልስ ይሰጣሉ ወሃዳ ይህ የሆነበት ምክንያት አለ ሰዎች ደግሞ ሴቶች በሙዚቃ የሚጠጡበት ምክንያት لأن المرأة ሴት ልጅ ሰሪዓት الانفعال ቶሎ የምትገነፍል ናት ቶሎ እጅ ትሰጣለች ቶሎ ከእጅ ታመጣለች የአይነት ባህሪ ያለ ቶሎ አንድ ሚሉት አለ እንትና አብዱራህማን ሰሐቢ የሆነ ጥያቄ ከጠየቁ ሴት አሸይጣኑ ፊልም ይዘል መርአ ወኡስታዙ ረጅል የሚባላል አባባል ይህ አባባል ትክክል ነው እነ ሸክስፒር ምናምን የሚናገሩት ሸይጣን የሴት ልጅ ተማሪ የወንድ ልጅ ምንድን ነው አስተማሪ ነው ይባላል የሴት ልጅ ተማሪ ነው ማለት ምን ለማለት ተፈልጎ ነው ኡስታዝ አለ አይባልም የሴት ልጅ ተማሪ ይባላል ለምን እሷን እኮ ከሸይጣን በላይ ማለት ይባላል አአ አይባልም እንደዛ እንዳትስኪ ለአንዲት ሴት ልጅ ሊባል ይችላል። ለአንዲት ሴት ለአንዲት ሴት ልጅ ሊባል ይችላል። እንደውም ከሸይጣን የምትበልጣል። ሸይጣንን ራሱ ምን የምታደርገው ሸይጣን እሷን ታባኢ ነበር የሚያደርጋት። እሷን እንደ መረብ ነበር የሚዘረጋት። ሸይጣንን እንደ መረብ ትዘረጋዋል ይችላል። እንቺ አላለች ሰሪአቱል አን ቶሎ ትገለጽላለች። ለአስዋት ለድምፅ ቶሎ ትገለጽላለች። ሂደት በጣም ለድምፅ ቦታ አላት። ነሽዳ ቅንስ ነው የሚያደርጋት። ነሽዳ ሞባይላችሁ ሁሉ ነሽዳ ሴት ላይ በጣም ይበዛል ያለ ነው ዑለማዎችም ያሉት ነው የሰው ተፈጥሮ ነው ድምፅ ነገር ይማርካቸው ድምፅ ከሰማች ደስ የሚል ድምፅ لأن المرأة كلي سريعة الانفعال ቶሎ ትገነፍላለች للأصوات ለድምፅ ቶሎ ትማረካለች جدا በፍጥነት በጣም فإذا كان الصوت الغناء የዘፈን ድምፅና ከሆነ صار انفعالها ግንፈለዋ ይሆናል ይወጃል በሁለት አቅጣጫ ነው የምትገነፍለው من جهة الصوت በድምፁ ትገነፍላለች፣ ወሚን ጂሃት ማዕና በትርጉም ትገነፍላለች። በሁለቱም ነው የምትል በምን ድምፁ ራሱ ተጽዕኖ አለው። ድምፁ ይነካታል። አንድ እንባዋ ይረግፋል በድምፁ አንድ ሁለተኛ ትርጉም ውስጥ ያለው መልእክት ይገባታል። ከአንተ በላይ ተረድተዋለች። ፈኢዛ ካነ ሰውቱ ድምፁ ከሆነ አልገና ዘፈን ከሆነ ፋረንሲ አልሃ መገንፈሏ መነሳሳቷ ይሆናል። ሚን በሁለት አቅጣጫ ሚን ሰውት በድምፁ ትነሳሳለች። ወሚን ጅሃቲ ማዕና በትርጉሙ ትነሳሳለች። እዚህ በቃ ያው ቢላይ ሰቡ ሰላም አለይኩም